Catulo el Puerto. የሚተላለፉ ዘፈኖቹ ዛሬም ይመስጣሉ። ያለፈውም የአሁኑም መጪውም ትውልድ ዘመን የማይሽራቸው ሙዚቃዎቹን በስሜት ይሰሟቸዋል፣ ያንጎራጉራቸዋል። ማን ይሆን ትልቅ ሰው አዲስ አበባ ቤቴ፣ በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደ ልብሹኜ ችግርሽ ምን ያልፏል፣ የወይን ሀረጊቱ ከብዙዎቹ ድንቅ ስራዎቹ ጥቂቶቹ ናቸው። ይህ የመድረክ ንጉስ አንዳንድ ጊዜ ኢትዮጵያዊ ኤልቪስ እየተባለም ይጠራል። የኢትዮጵያ በዚህ ሳምንት ወይንም Ethiopian This Week ድረገጽ አርቲስቱን እንግዳ ሲያደርግ ታላቅ ክብር ይሰማዋል። የዚህ ሳምንት እንግዳችን አርቲስት አለማየሁ እሸቴ ነው። አርቲስት አለማየሁ ጋሽ አለማየሁ በቅድሚያ ጥሪያችንን አክብረ በመገኘት በኢትዮጵያ ሳምንት አድማጮችና አንባቢያን ስም የከበረ ሰላምታዬን እያቀረብኩኝ እስኪ ብዙ ጊዜ የመድረክ ሰዎችን ስንጋብዝ ከምንጠይቀው ጥያቄ እንጀምር። የኪነ ጥበብ ጅማሬ እንዴት ነበር? ከየት ነበር የጀመርከው? ተሰጥኦህን እንዴት አወቅ? ከዛን ጀምርና ወደሚቀጥሉ ጥያቄዎች እንሄዳለን። እጅግ በጣም አመሰግናለሁ። ለዚህ ጥያቄ ለጋበዛችሁኝ ተራራቅ ነው ከተነፋፈቅ ነው ወገኖች ጋራ በሚያገናኝ መልኩ ስለሆነ እጅግ በጣም ደስ ይለኛል እናንተን ከልብ አመሰግናለሁ። አሜን አሜን። የኔ ብዙ ጊዜ ተብሏል። እርግጥ አሁን እንግዲህ በቅርቡ ጊዜ የተወለዱትና ታሪኮቻችን ጠንቅቀው ለማቦት ወጣቶቹ ያህል እንዲሆን እስካልሆነ CTI የሚባል ትምህርት ቤት ውስጥ ነበረ Christian Training Institute ማለት ነው። እነ ሚስተር ብሬደን፣ ሚስተር ሆሊስተን፣ ሚስ ብራስዌት፣ ሚስ ኔልሰን የመሳሰሉ አስተማሪዎቻችን ነበሩ። እዛ Americans ነበሩ። ቦታ ደግሞ በቅሎ ቤት ጋር አንድ ወቅት ላይ GCA ይባል ነበር፣ Girls Academy ለማለት ነው። እኛ ከወጣን በኋላ ነው ያ Girls Academy የተባለው። CTI ነበር የሚባለው። እዛ ነበር የምንማረው እና ጥሩ ያስተምሩ ነበር። boarding school ነው። በዛም ሰዓት ላይ እንግዲህ ስንማር አብሮ መጽሐፍ ቅዱስ እንማር ነበረ በብዛት እንግዲህ እንደ ማንኛቸውም ወጣቶች በተለየም ደግሞ መንፈሳዊነት በጣም ያደካኝ ነበር በዛን ሰዓት እና መንፈሳዊ መዝሙሮችን ዘምር ነበር። ታዲያ ሚስታሶ በተለይ አስተማሪ ሁል ጊዜ በአዘማመሬ ትደሰትና ትደነቅ ስለነበር ሳምዴ ሳምዴ ይሄ ልጅ አርቲስት ነው የሚሆነው እያለች ነበር ሁል ጊዜ። እንግዲህ የዛን ጊዜ ነው መዘፈን የጀመርኩት። ከዛ እንግዲህ ከሲቲአይ በምለክበት ጊዜ እና ወደ አርበኛ ትምህርት ቤት በምገባበት ጊዜ ይህ እንግዲህ ወደ አስራ ዘጠኝ መቶ አርባ ስምንት እና አርባ ዘጠኞቹ ላይ ነው። በቃ ዘፈን ወቅቱ rock and roll ነበረ። የ rock and roll ዘመን ነበር እና ኤልቪስ ፕሬዝሊ በጣም ገነው የወጡበት ሰዓት ነበረ። እጅግ በጣም እንግዲህ የእንግሊዝኛ ዘፈኖችን እያጠናው መዝፈን ጀመርኩኝ እና ሊትል ሪቻርድ ቢል ሄሊ ኤክስትራ ኤክስትራ ነበሩ እና ኦትሪዲንግ እነ ሳም ኩክ ሁሉ በጣም የገነኑበት ሰዓት ስለነበረ እነዛ ዘፈኖችን እያጠናን መዝፈን ጀመርን። እንግዲህ በየትምህርት ቤቱ የሄድን ስንዘፍን ጀነራል ዊንጌት አርበኞ ትምህርት ቤት ተፈሪ መኮንን በየቦታው እየጋበዙኝ እየሄድኩኝ እዘፍን ነበረ። አንድ ፍቅሩ ገብረ ሚካኤል የሚባል እኛው ወንድም ጎበዝ ነበረ። በአይና ከህዳ ውስጥ እንዳለ ነው የማውቀው። እሱም በጣም ጎበዝ ነበር፣ እንግሊዝኛ ይዘፍ ነበር። ሁለታችን ነበር አብረን የምንዘፍነው። እንግዲህ እንዲህ አይነት ቀጠልን። እድገቴም እየቀጠለ ሄደ። ስሜ በጣም ታዋቂ እንደነበረው በዛ ሰዓት አሁን እንግዲህ ባልታሰበ ከዛም በኋላ ፍኖተ ጥበብ ትምህርት ቤት ውስጥ ነበር ሀይ ስኩል መማር ያለውን ግርግር መጣ የሀሳብ ጉዳይ በዛን ሰዓት ጠፍቼ ለመሄድ ወደ አሜሪካን ሀገር ጠፍቼ ለመሄድ ወደ ምጽዋ ድረስ ሄድኩኝ ሳሂካ ከምትባል መርከብ ውስጥ ነው የተያዝኩት አዘኝ የሚያሳዝኝም የቅርብ ወንድሜ ጓደኛ የሆነ ሰው አንድ ሰፈር ያደግነን ለእኔ ክፋት ብሎ ሳይሆን እኔ ነፍስ ለማዳን ሲል ነው ያደረገው። ይሞታል በመሀል ብሎ አዝኖ አዝኖልኝ እዛ petty officer ነበር እሱ Navy ውስጥ የዛን ና እሱ ያዳነኝ። ከዛ ከተመለስኩኝ በኋላ ነው እንግዲህ ከጥቂት ጊዜ በኋላ ድንገት ፖሊስ ካምፕ ውስጥ ይዘውኝ ሄደው ፖሊስ ካምፕ ውስጥ የነበሩት እንደ አባታችን የነበሩ አንድ ትልቅ ሰው ነበሩ። ኮሎኔል ረታ ደመቀ የሚባሉ ነፍሳቸውን ይማርና እጅግ በጣም እጅግ እጅግ ቅንና ደግ ሰው ነበሩ። በማንኛውም ስራ በማንኛውም ስራ የሚሰራ ሰው ሁሉ በያዘው ስራ እንዲበረታ የሚጥሩ ሰው ነበሩ። ያበረታቱን ነበረ። እሳቸው በቃ እንደ አባቴ ነበሩና የእሳቸውን ፍቅር ነበረብኝ እና በቃ እዛው ካምፕስ ሁሉ ቤት ተሰጠኝ፣ እዛው ቀሮ ዘፈኔን ጀመርኩኝ። ያ ነው እንደዚህ እያለ ነው ሁኔታ የቀጠለው። እሺ፣ እሺ። በጣም በጣም በጣም አመሰግናለሁ ጋሽ አለማየሁ ጥሩ ማብራሪያን የሰጠህን። ብዙ ጊዜ ያንተ ስም ሲነሳ አብሮ የኤልቪስ ፕሪስሊ ስም አብሮም ይነሳል እና አንዳንድ ጊዜ የአለማየሁ style ኦች የኤልቪስ ናቸው የሚባል ነገር አለ። እንዴት ታየዋለህ ያንን? በአሁን ሰዓት ላሉት ሰዎች ብንናገረው እያላዩት ሀገር አይናፍቅም አይናፍቅምና አይደነቁበትም። በወቅቱ የነበሩት ወገኖቻችንና ወንድሞቻችን ትውስታው ትዝ ሲላቸው አሁን ይህን ስናገር እንኳን ራሱ ልዩ እንትን ይከታቸዋል ብያምናል ነው አለባበሴ completely እንደ ኤልቨስ ነበረ። ወይም ሞስሊ ደግሞ የካቦይ ልብስ ለብስ ነበረ። የካቦይ ባርኔጣ ሁሉ አረግ ነበር። ጸጉሬ በጣም ሉጫና ቆንጆ ስለሆነ ረጅም አድርጌ አሳድጌ ልክ እንደ ያለች ነበር የሚጠቀልለው። በምዘፍም ጊዜ አሁንም ያለኝ ተፈጥሮ ነው። ያ ከሙዚቃ ጋር በጣም ሰውነቴ ይነዝራል። ስለዚህ ያንን እየሰጠ እንትን በምጫወትበት ጊዜ rock n roll ዘፈኖች በምጫወትበት ጊዜ በልምን action በማየት ከመጠን በላይ ሰው ልዩ ፍቅርና አድናቆት ነበረው። ያ ነበር የሰው ሁኔታም እያበረታታኝ ወደዚህም ደረጃ ሊያደርሰኝ የበቃው ብዬ ነው የማምነው። እንደዛ ነበረ። አሁን ግን ያ የምጠብቀውን ጸጉር የለም። ባጭሩ ነው ሽምግልናው ስለመጣ ሙዚቃውንም ያው mostly አውሮፓ ውስጥ በተለያዩ ኮንሰርቶች እየሄድኩኝ ከመጫወት በስተቀር አሜሪካንም በምመጣበት ጊዜ እንደዛ ከመጫወት የተለያዩ ፕሮግራሞች ላይ ትልቅ ኮንሰርቶች ላይ ከመጫወት በስተቀር እንደ ድሮ በዚህ በሀገራችን ላይ አናካሄደውም ማለት ይችላለሁ። እውነተኛ አነጋገር ከመነጋገር አንጻር የእኛ fan የለም። በአሁኑ ሰዓት የሚያከብሩን የሚጨነቁልን ሁሉ ሞስት ኦፍ ደም ወጥተዋል። እንደው የኤልቪስን ጉዳይ አነሳው እንጂ ሌሎችም ሌሎችም ነገሮች አሉኝ በጥያቄ መልክ ያዘጋጀኋቸው እዚህ። ሌላው እንደው ይህንን ጉዳይ አንስቼ ወደ ኋላ ሄዳለሁኝ። እንደውም በከተማ ውስጥ ከጓደኞች ጋር ሆናችሁ በፈረስ ትሄዱ ነበረ፣ የቴክስ ኮፍያ ታደርጉ ነበረ። እንደዚህ እንደዚህ አይነት ትዝታዎች ነበሩ። ስለዛ የምታወጋን ነገር አለ ይገርማል። እንደ ድል ሆኖ በእኔ ላይ ገነነ እንጂ ከኔ የበለጠ የካውቦይ ልብስ የሚለብስ በፈረስ ሁሉ ጊዜ የሚሄድ የነበረ የእኛ ወንድማችን የነበረ መለሰ ዲራራ የሚባል ልጅ ነበረ። በጣም እጅግ በጣም dynamic የሆነ ሰው ነበረ። እንዲያውም Air Force ውስጥ ሁሉ ገብቶ ፓይለት ሁሉ ሆነ የነበር ሰው ነው። ቻይናው የት እንዳለም አላቅም። በህይወት የሚኖር አይኖርም አላቅም። በጣም እንደሱ አይነቱን ዜጋ ማጣት መቼም ትልቅ የሚያሳዝን እንትን ነው። ለሀገር ብዙ መጥቀም የሚችል ልጅ ነበረ። ታዲያ እሱ ነበረ የበለጠ ሰኔ የበለጠ የሚለብሰው ግን እንደ ድል ሆኖ በእኔ ላይ ገነነ። ዘፈኑ ስለጨመርኩበት ይመስለኛል በእኔ ላይ ተወዳጅነት እናንትኑ እንዲገል የቻለው እንጂ መለሰ ቢራራ ነበር። መለሰ ቢራራ Ethiopian Air Force ውስጥ ሁሉ ገብቶ እንደው አድማጮቻችንንም ትንሽ ለመጥቀስ ያህል ነው የሆኑ officer ኦች ይተናኮሉትና ልጅ በጣም genius የሆነ ጭንቅላት ያለው ልጅ ነበር። ያጠቁታል። አሁን ያ የሚያጠቃው ሰው የሚያጠቃው ሰው የባለስልጣን ዘር ነው፣ ቤተሰብ ነው። እሱም ፓይለት ነው፣ ያበራል። ጦርዜት ይዞ ከደብረ የተነሳው ምጽዋ ከምጽዋ በኋላ training ላይ እንዳሉ ናቸው። እንዳንተ በአምቻ ጋብቻ በዘመድ የተሾምኩ officer አለው ምን በችሎታዬ ነው ይለዋል መሌ ይህኛው ወንድም ነበር። አሁን እኔ እዚህ ልክ ምጽዋ ባህሩ ላይ port ኡ ሁሉ ይታያል። እኔ በክንፉ በያዝኩት plane ክንፍ ውሃውን ጨርፌ እነሳለሁኝ አንተ ከቻል አድርግ ይለዋል። አሳየኝ አለው ያኛው ብታምም ባታምም የ Navy ልጆች በሙሉ እያዩ እንደዚህ አንጋዶ plane ኡን አንጋዶ ውሃውን የባህሩን ውሃ ጭርቅ አርጎ እንደዚህ ነው የተነሳው። ጨርፎት ማለት ነው። በጣም ልዩ ሰው ነበር። አዎ ያንኛው እዚህን ጊዜ በእልህ እንትን እንዳደረገ እንደሱ አደርጋለሁ ብሎ ዳይቭ ገባ። እና በዛ ተገላገለው። በጣም መጥፎ ነገር ሁሉ አድርገውበት ነበር። ልጁ ኃይለኛ ልጅ ነው ተፈጥሮ ሁሉ። ታዲያ እሱ ልጅ መጨረሻ ላይ ወደዚህ ወደ Air Force pilot ነት ሁሉ የገባ የሆነ እንጂ በአለባበሱ day to day አንድ ቀንም ሳያሰልስ ሁል ጊዜ ካውቦይ ልብስ ነበር የሚለብሰው፣ በፈረስ ነበር የሚሄደው። እኔ ግን ፈረስ የለኝም ነበር በዛን ሰዓት። ሰፈራችን ግን አንድ ብዙ ጋሪ የነበራቸው እየነበሩ ነበሩና ትግሬ ናቸው። የእሳቸው ፈረሶች አሉ። ጣሊያን ሰፈር ወንዙ ዳር ላይ የእሳቸው በየጊዜው የሚያስገዛቸውን ፈረሶች እኔ እየሰረኩኝ በገመድ እየለጎምኩኝ የካውቦይ ልብሴን እየለበስኩኝ እጋልብ ነበረ። እሳቸው ሳያውቁ ማለት ነው። ይሄንን ነው እንጂ አዎ በኋላ እንዲያውም በየጊዜው ለአባቴ እንትን complain ይቀርብለት ነበረ። ሰውየው በኋላ እንደው በኔ ሞት በኔ ሞት አትንካብኝ፣ ይሄ ልጅህ ወንድ ልጅ ነው፣ ጀግና ነው አባቴን እንደገና እንዳይቆጣኝ ሁሉ አስደርገዋል ሰውየው። ታዲያ ያ ግን ሰዎቹ ከዝና አንጻር መቼም በአንድ በኩልም ደግሞ ወደቀ ሲባል ተሰበረ አለ አይደለም። ልክ ነው። እንደዛ የአለባበሴን ሁኔታ እንትኑ ሲያሟሙቁት ፒያሳ ድረስ ፈረስ ይዞ ሻይ ቤቱ ሊመጣ ነበር እያሉ ይጨማምሩበታል እንጂ እንደዛ ሳልነበረም ለማለት ነው። አመሰግናለሁ። እሺ፣ በጣም ጥሩ። እሺ፣ እኔም አመሰግናለሁ። እስኪ ወደ ሙዚቃው አለም እንመለስና ያው እንደሚታወቀው በርካታና ብዙ ቁጥር ስፍር የሌላቸው ሙዚቃዎችን ለአድናቂዎችና ለሙዚቃ አፍቃሪያን አቅርበሃል። እነዛ ሙዚቃዎች አሁን ድረስ የሚሰሙና ከህዝብ ጆሮ የሚለዩ አይደሉም እና በተለይ ከህዝብ ጋር ያገናኘችና አንድ ታላቅ የተባለች ዘፈን ነበረች፣ ባልሳሳት አትበሳጭ ሆዴ የምትል ዘፈን። ይህን ዘፈን በተመለከተ በአንድ ወቅት ለአርቲስት ተስፋ ያበበ ጥያቄ ሳቀርብ አንስተውልኝ ነበረ እና በዚህ ዘፈን ምክንያት ዘፈኑ እንደ ገባኝ ወይም ደግሞ ከአርቲስት ተስፋዬ ጋር ስናወራ political view አለው ተብሎ ታግዶ ነበረ ይባላል። የደረሰብህ ነገር አለው ወይ? ብዙ ነው እንግዲህ በመጀመሪያም ከተጠየቅኩኝ እንደመልሰው ጋሽ ተስፋዬ አበበ ታላቃችንም መምህራችንም ወንድማችንም አባታችንም ሁሉንም ነገር ነው። ታዲያ ጋሽ ተስፋዬ የኮተኮተኝም ወደ አማርኛ ሙዚቃ ሲገባ የመጀመሪያውን ሙዚቃዎችን እርግጥ ራሴ ያወጣው ዜማ ነው የመጀመሪያው ከዛ ተቀብሎ እያሳደገኝም ጋሽ ተስፋዬ ነው። እንግዲህ ከእሱ በየጊዜው እያቀረበልኝ ድርሰቶችን ይጫወት የነበረ ቢሆንም ብዙዎች ናቸው። አንድ ሁለት ብቻ አይደሉም። እርግጥ ቅድም እንትን እንዳነሳኸው ስቴዲየሞች ሁሉ ድረስ እንግዲህ ያው ስለሚኮተኩተኝ ግጥሞችም ዜማዎችም ሁሉ ብዙ ጊዜ ስለሚያቀርብልኝ ስዘፍን የእኔ ቅድም ያነሳው ኮሎኔል ረታ ደመቀ ማለት ከወለደኝ አባቴ በላይ አባቴ ነበሩ። በጣም ህይወታቸውን <laughs> የተጣሉ እንጂ አትነኩኝም ነበረ። እንዲህ እንዲህ አይነቱን ጠንካራ ሙዚቃ እንትን በምልበት ጊዜ ብዙ ተከራካሪም አልነበረንም እኔ ላይ በተለይ <laughs> በዚህ በዚህ ድናለሁ። ነጋሽ ተስፋዬ ግን መጠኑም ቢሆን ችግር ነበረባቸው። እንግዲህ የአንዱን ብቻ አንስተን የአንዱን መተው አይደለም። ስቀሽ አታስቅኝ የደላሽ መስል የሚለውም የመሰለ ዘፈኖች አይዘራት እያሉ እያረራ እንጀቴ እኔ ስታረባሽም ወልደሽ ተኪናቴ ብሎ የሚለውን ወንድነት ጠፋ የሚለውን ሀቅ ዛሬም አዲስ ሸሉ ዘፈን እየፈለኩኝ ነው። እንደነዛ አይነቶችን ሁሉ ያወጡልን እንደነ ግርማ ኃይሌ የሚባሉ መቶ አለቃ ግርማ ኃይሌ አሁን ፋይናሊ ኮሎኔል ሆኖ በጡረታ ላይ ነው ያለ። እንደነሱ አይነት ደራሲያኖች የሞተው ወንድማችን ሰይፉ ኃይለማርያም የሚባለው ግጥም ደራሲ ክብር ዝግኛ ውስጥ የነበረ እኛም ጋር ነበረ። እጅግ እጅግ ጭንቅላት ያላቸው ሰዎች ስለነበሩ በነሱ በነሱ የጭንቅላት የሚፈልቅ ድርሰቶችን እየተጫወትኩኝ ነው እኔ ያንን ያህል ክብርና ዝናን ላተርፍ የቻልኩት። አሁንም በዚህ አጋጣሚ ክብርና ምስጋና ልነዛ ሰዎች ሁን ብዬላለሁኝ። ታዲያ ጋሽ ተስፋዬ ቀደምት አለቃችን እና አባታችን ወንድማችንም ነው። በተለይ ለእኔ ደግሞ ኮትኩቶ ያሳደገኝ ነው ብዬ ነው የምለው እና በዚሁ ባጠቃልለው ደስ ይለኛል። እሺ እሺ እሺ፣ እናመሰግናለን። ሀይ ዘራፊ እያለ የሚለውን የተጫወተው ማን ነበር? ቅድም ስታነሳው ስለሰማው ነው። ብዙ ጊዜ ሰማዋለው ይህንን ዘፈን እና በጣም ነው መወደው። እኔም የኔ ዘፈን ነው። ግጥሙንና ዜማውን ያቀረበልኝ ኮሎኔል ግርማ ሀይሌ ነው። የዛ ጊዜ መቶ አለቃ ነበረ ገና እሺ እሺ ወደ ኮንሰርቶች እንሂድና ብዙ ጊዜ ኮንሰርቶችን በምታደርግበት ጊዜ የግድ ከሀገር ውስጥ ባንዶች ጋርም አይደለም የምትጫወተው ከውጭ ሀገር ባንዶች ጋርም ትጫወታለህ። ብዙም ያየናቸውም በመድረክ የሚያቀርብካቸው አሉና በአንድ በኩል የኢትዮጵያውያን ባህልና ሙዚቃ ሌላውም ዓለም እያስተላለፍክ ነው ከውጭ ባንዶች ጋር። ተመልካቾች የውጭ ሰዎች ናቸው፣ የግድ ኢትዮጵያውያን መሆን የለባቸውም እና መድረክ ላይ ስትቀርብ ከህዝቡ በተለይ ኢትዮጵያውያን ካልሆኑ አድማጮች የሙዚቃ ደጋፊዎች የምታገኘው feedback እንዴት ነበረ? ምንድን ነው ለኢትዮጵያ ሙዚቃ ያላቸው አስተያየት? ይሄ ጥሩ ጥያቄ ነው። የዚህ ሁኔታ አጀማመር አውሮፓ ውስጥ ነው ያሉት የእኛን ሲዲዎች የሚያሳትሙት በተለይ የኔንና የማህሙድን ታዲያ እነዛ ዘፈኖች ከመጠን በላይ እየተሰሙ በየጊዜው እየተወደዱ ገበያቸው ሁሉ እየደራ ለእኛም ጥቅም እየሰጠን ነው። እዚህ ከንፈር ከመምጠጥ ባሻገር ምንም ነገር አናገኝም። እድሜ ልካችንም ሬዲዮና ቴሌቪዥን በነጻ ያዘፍነናል እንጂ አንድ ሳንቲም አይሰጠንም። እዛ ግን በየ የተለያየ ጣቢያ ሁሉ በተዘፈነ ቁጥር ገንዘቡ እየተሰበሰበ በ account ኣችን እየተላለፈ at least እየተጦርን ያለ ነው እያስበዛች ነው። ታዲያ ያንን እነዛን CD ዎች promote በማድረግ እኛን live እንድንጫወት እኔና ማህሙድን ይጋብዟል ብዙ ጊዜ አሁን እያንዳንዳችንን ካለንበት ቦታ የአውሮፕላን ከፍሎ first class ሆቴል ከፍሎ አስፈላጊውን አንዳንድ accommodation ሁሉ እንትን ለማድረግ ቢፈለግ ወጪው ብዙ ነው። እኛን እንዲያጅቡን ሙዚቀኞችን ከኢትዮጵያ ድረስ ደግሞ እንትን በሚደረግበት ጊዜ ለአንድ ሰው ይህን ያህል ወጪ እስከሆነ ሰባት ስምንት ሰው ሲሆን ያ ነገር ደግሞ የትሄድባቸው ነው። ይሄንንም ይሄንን ነገር ገንዘብን save save ለማድረግ ሲባል የሚደረገው ነገር ያላቸው አማራጭ የኢትዮጵያ ሙዚቃዎቻችን በተለይ የኛን ሲዲ እየሰሙ አድናቆት ነው አድሮባቸው እዛ የሚጫወቱት ማሰባሰብ ከኛ ጋር የበለጠ ልምምድ እንዲያደርጉና ፕሮግራም ሲዘጋጅ በማድረግ ወጪያቸው እንዲቀንስ ያደረጉት ዘዴና system ነበር እና ስለዚህ በዚህ ምክንያት ፕሮግራማችን ከነዛ ጋር እንሰራለን። እኛንም ኢትዮጵያኖቻችን በጣም ይደነቃሉ። እነዛ ነጮች የእኛን የኢትዮጵያ ስልት በሚገባ አጥንተው ከኛ ጋር ተዋህደው በማቅረባቸው ኢትዮጵያኖች በሙሉ ይደሰታሉ። ለእኛ ግን እኔ እኔ እንደነቴ ደስ የሚለኝ እርግጥ ያንን ማስታወቃችን ጥሩ ሆኖ ሳለ ከራሳችን ወገኖች ከኢትዮጵያኖቻችን ጋር perform ብናደረግ የበለጠ ደስታ ይሰጠኝ ነበረ። ያ ባለመሆኑ ግን ቅር ይሰኛለሁኝ። ሆኖም በነዛም ሰዎችም ፕሮግራም በሚያዘጋጁትም በኩል ተሳክቶላቸዋል። ጥሩ ህዝቡን፣ ተመልካቹ ነጮቹን ከመጠን በላይ ይደነቃሉ፣ የኢትዮጵያኖቹን ከመጠን በላይ ይደነቃሉ። እስካሁን እንጃ ካለማቋረጥ ወደ ሁለት አመት ከምናምን እንደዚህ አይነት ስራ ስንሰራ ነበር። ባይናው እንደ አጋጣሚ ጋብ ብሏል። አይ ዶንት ኖ መቼ እንደሆነ እንትናቸው እንደሚመጣ ግብዣ እንጂ እንደዚህ ያለው እሺ በጣም ጥሩ ነው። በጣም ጥሩ ነው። አድማጮቻችን እየተወያየን ያለነው ከአርቲስት አለማየሁ እሸቴ ጋር ነው። እስኪ ወደ ሌላ ነጥብ እንሂድ። ከዘፈኑ ዓለም ወጣ ብለህ ደግሞ አንዳንድ ነገሮችን ትሳተፋለህ። በተለይ በቅርብ አንድ ፊልም አለ ባለሳሳት አምስት ሀያ ሁለት የሚል ወደፊት ከዘፈኑ ይልቅ በፊልም የመቀጠል አላማ አለህ ወይስ መሳ ለመሳ ያንን ይዘህ ነው መሄድ የምትፈልገው? እንዴት ነው ያንን የምታየው? የፊልም ተሳትፎህን ማለቴ ነው። አመሰግናለሁ። በጣም ጥሩ ጥያቄ ነው። ሙዚቃን በተመለከተ የራሴ ውሳኔ ነው። ብዙሀኑን ሀገሬን፣ ወገኔን የሚመለከት ነገር በክብር ደረጃ በከፍተኛ ደረጃ እስካልሆነ ድረስ ብዙ ደስተኝነት የለኝም። በየቦታው ላይ perform የማድረግ ነገር በአሁን ሰዓት እና አላደርግም። ይህ ውሳኔ ነው። ትልቅ ስራ ካልሆነ በስተቀር ያውን ደግሞ አበድኩ ይህ ወደኩ ሳይሆን የወገንን ተቆቃ ጀግንነትን፣ ሀዘንን፣ ረሃብን፣ ደስታውን የሚያንጸባረቁ እውነታ ያዘሉ ነገሮች ሳልሆኑ ግ ሰውም አለግም ታዲያ ከልጅነት የቅደይ የጀመርኩልን ጊዜ ገና ነው እግረን ምጽዋ ላይ መርከብ ውስጥ ገብቼ ሳይት አቅምስን መርከብ እንደቻችን ጨረሳ አድርጌልህ ነበር። እዛን ጊዜ ለድረግ መፈልገ ሁሉ ወደ ሎስ አንጀለስ ነበረ ሆሊውድ ነበር ሙከራ ያ በጣም ፊልም መከፋፈል እና ስለነበር የፊልም ማስተር መሆን ነበር ጭራሽ يا تاجي انا عايز اقول لي ميوزيكا موي كان انا روت وديزا مثل ما مثل وانا من حلمات عن فاينانزل هي عم نفعل ده كنت في فاين ايه እሱ ዳይሬክት መረጃ ልጅም ነበር አምስት ሀያ የሚባል እዛ ላይ ፓርቲፔት እንዳረግ ተጠየኩኝ እና እኔም ፍቃደኝ ገለጽኩላቸው እና ለእኔም ልምድ ይሰጠኛል በሚል መጣ አመጣጤ ሰው እኔ እንደምመኘው አይደለም ታሪኩ ይህን ያህል በጣም እንትን የሆነ ታሪክ አልነበረም እና ከቴዲ ጋርም ዳይሬክት ከሚያደርገው እንግዲህ ጋር ቅርበት ሲሆን ነገሮች የራሴን ደጋግሜ ስነግረው ነበረ። ነገር ግን ፊልሜ ተሰራ ወጣ። ምናልባትም ከሱ ሳይሆን በተለየ የፊልሙን ያዘጋጁት ፕሮዲሰሮቹ መረሰልኝ በኋላ እንደሚሰማው ያለመግባባት የተረሱ ስላላቸው ነገሩ እንዳይተወረሳቸው ዝም ነው የቆሟል ሰማ በዚህም አቤት እንኳን አይታይም፣ በዚህም አይታይም። እኔ ያ እንደ ጅማሬ እንደ መጀመሪያ ነው የማየው። ደስተኛ ነኝ በዛ ትምህርት በመጀመሪያ ነገር ግን ከምንም ከምንም በይበልጥ እንደው አኩሪ ታሪክ ያለው ቆንጆ ቆንጆ ክፍተት ነበሩ። ክፍያን ካቴት መሳተፍ ፈልጋለሁ ያለኝ ጉጉት እስከዛ ድረስ ነው። ግን የሰው አለ፣ የተለያዩ ተቆጥሮች አሉ። እንደ አንዳንድ ዘፋኞች ፊድ ይኖራቸውና ያለው እድል ኃይል ይጨፍ ስለመስፋት እንጂ መድረክ ላይ ብታያቸው አረቁ የአይንቀሳቀስን የአካባቢምና ነው። ግን ያላቸው ድም ከማንም የበለጠ ነው። ታዲያ የቄሳር እንደ ቄሳር እንዲሉ እነዛ ድምፅ የሚያስፈልጋቸውን በጆሮ አይን እንቅስነ እንደሚሰማ ሁለቱንም የሚያሳጥሙትን ደግሞ አይኔን አስጥስ አለ ማለት ነው። እንግዲህ በዛ አይነት መልኩ ነው እና የሚሄደው እኔ ቆንጆ script ኦች እስከገጠም ድረስ ፊልምን በመስራት በጣም በጉጉት ነው የምጠባበቅ ያለሁት ለማለት አመሰግናለሁ። በጣም ጥሩ በጣም ጥሩ። ጋሽ አለማየሁ እስካሁን የዘፈንካቸው ዘፈኖች እንደው በቁጥር ይታወቃሉ? ምን ያህል ዘፈኖች ተጫውተሃል? አላቀውም አላውቀውም አላውቀውም ብዙ ነው እኔ እንደምገምተው ያልተቀረጡት እንኳ ብዙዎች አሉ። እዚያ ፖሊስ በአንድ ሱ እያለን ከመላሽ የተሳተ ጋር በነበርንበት ጊዜ እንደ ተቀርተዋል ከተባሉት ወደ ሶስት መቶ ይኖራሉ ብዬ ነው የማምነው። ቅድም ስናነሳ ስለ ዘፋኞች ወይም አንስተን ነበረ ና በሀገር ውስጥ ደረጃ እንደው ምናልባት አንተ በግልህ እንደ ሮል ሞዴል የምታየው እንደው ይሄ ዘፋኝ እንደው ትክክለኛ ኪነ ጥበባዊ ተሰጥኦ አለው የምትለው ዘፋኝ አንተ በግል የምታደንቃቸው ዘፋኞች አሉ ወይ? እንደው መድረክ ላይ ሁልጊዜ ልታያቸው የምትፈልጋቸው እነማን እንደሆኑ በህይወት ያሉም ሊሆኑ ይችላሉ። በእርግጥ በህይወትም የሌሉም ናቸውም የሌሉም ይሆናሉና ግን አንተ ሁልጊዜ እንደው የምታያቸውና የምታደንቃቸው ኪነ ጥበባዊ የሆነ እይታ ያለህ ዘፋኞች እነማን ናቸው? ጥያቄ ብዙ ጊዜ እንደኔ አይስማማኝም። ምክንያቱም አግላዊነት ያለው እንትን ነው። ብዙ ጊዜ እንደምናየው እያንዳንዱ ሰው የራሱ ታለንት አለው። እኔ ጋ ያለው እውቀት አንተ ጋ የለም፣ አንተ ጋ ያለው እውቀት እኔ ጋ የለም። ስለዚህ እያንዳንዳቸው አርቲስቶች የራሳቸው ደካማ ጎን እንዳላቸው ሁሉ ጠንካራ ጎንም አላቸው። ስለዚህ ለይቼ መናገር አይችልም። አጠቃላይ ካለኩ ከሌሎች ያው ቀደምት ወንድማችን ነበር፣ ታላቃችን መምህራችን ነበር። እንደ ጥላሁን አይነትም ምንጊዜ ማረሳውን በኔ አንድ አሁን በህይወት ካሉት በፈጠራ ችሎታቸው በተለይ በፈጠራ ችሎታቸው ለህዝቡም ካላቸው ተቆርቋሪነት አንጻር ከሙያቸውም አንጻር እንዳጋጣሚ ብዙ ልጆችም እየተሉ ናቸው ያሉ ከቤ ከከቤ ብሎ ማለት ደግሞ ስንትን ጠፍቶ ስንትን ምንትን ስላለ ልዩነት ሆንብኛል ብዬ ነው እንጂ ለምሳሌ ከቴዲ ከዘካሬ የአብነት ሚሉት ልጅ ታምራት ሚሉት ልጅ እንደዚህ እንግዲህ እንደሚዘመቶች በጣም ጎበዞች ናቸው። ኢትዮጵያዊ ዜማ ነው የሚዘፍኑት ኢቨን ፕሮናንሶች ናቸው አነጋገሩ ላይ ኢትዮጵያዊ ከንሰር እና አንደበት ያላቸው በጣም አፕሪሽት ነው ይሄ አንዳንዶቹ ሳይከካ ተቦካ እንደሚባል አይነት ነገር ፈረንጂ የሚሆን ቋንቋውን ብለ የሚሉ ሰዎች ያሉ ኢትዮጵያዊ ዜና ለሚያበላቸው አልወዳቸው ነው። ይህ የኔ የኔ እንትን ነው አመክራለሁ። ብዙ ጊዜ ደግሞ እንደዛ ሊሆን አይገባም እያልኩኝ ስንፈልግ ፈረንጅኛን ተጫወተን ራሱ ፈረንጅኛ መሆን ይገባናል። እንግሊዝኛ ቢሆን፣ ጣሊያንኛ ቢሆን፣ ቢሆን ፈረንሳይኛ አትሊስተን ፕሮናንሴሽንን ሁሉ ትክክል ይዘን መጠቀም ይገባናል ብዬ ማለት ነው። ታዲያ ኢትዮጵያዊ እኔ እኔወሞ ይሻላ ቢለው ደስ አይለኝም ለማለት ነው በምሳሌ መልክ የምናገረው። ታዲያ አሁን አሁን እንደማየው እንደነዚህ አይነት ወጣቶች ልጆቻችን የጎሉ ስለሆነ በበኩለኛሽን ስንበር የሞቱትና የሞቱትና ልሞቻቸውን እግዚአብሔር ነፍሳቸውን በገነት ያኖር ላለ ነው። እሺ እሺ እስኪ ወደ ግል ህይወት ልመለስና በናዝሬት አካባቢ ይመስለኛል አንድ ትልቅ ያሰራ ሆቴል ነበረ። በደርግ ጊዜ ይሁን እርግጠኛ አደለሁኝም ግን ያ ትልቅ ኢንቨስትመንት ነው በዘመኑ አንድ አሁኑ ሳይሆን ና እንዴት ነው ያ ሆቴል አሁን አለ ወይ? በስም ስለዛ ምትነግረን ነገር ይኖራል? ይቻላል ከኔ ጋር ነበር ተፈጥሮም ችኩልነት ስላለው ሊሆን ይችላል። ስራ አቋቁሟል። አዲስ አበባ ማለት አዲስ ኢትዮጵያ ማለት አዲስ አበባ ብቻ ነች የሚል እምነት በተለይም በናዝሬት አካባቢ ኢንዱስትሪያል ዞን ነው የሚል እንትን ስለነበረ አመራር አካባቢ ላይ ለማቋቋም ጥረት ነበረ። የመዝናኛ ቦታ ሆቴል እንደ እግዚአብሔር ቃል ነው ያመጣኩኝ። እንዲያው ሳይቸግረኝ ሰዎችም የታሰኝና ሶስት ሺህ ነገር ያህል ነገር ግን ወቅቱ ጥሩ ሰዓት ስላልነበረ አስራ ዘጠኝ መቶ ሰማንያ አምስት ሰማንያ ስድስት ዓመተ ምህረት በኢትዮጵያ አቆጣጠር ሽግግር ሳለ ህግና ፍትህ የሌለበት አካባቢ ነው። ምናልባትም የትናንትና ስልሰና ሆኑ ከአዲስ አበባ ኦሮሚያ ክልል ሲባል እንጂ ይሰራል እና በተለይ ያ አካባቢ ደግሞ የእንትን ነበረና የዜሮ ዘጠኝ የሚባለው የመክሰኛ የጦር ሰራዊቶች ካምፕ አካባቢ ስለነበር ባለፈው መንግስት የወደቀው መንግስት ምክንያት ሰራዊቱ የተወሰነ ስለሆነ ልጆቻቸው ሁሉ ሰርቶ ማዘር ችግር የላቸውም ነበር እና እዛ አካባቢ ላይ ያሉት በሙሉ ወጣቶች በጣም ችግር ውስጥ ነበር። ምንም ሁሉ ነበረ። አሁን ሆቴል የተቋቋመ እዛ ቦታ ላይ ማታ መሸት ሲል ሰው በቤተሰብ ስለጠ ጨለማውን ስል ጭወይም ድንጋይም ምንም እያዙ አንተ ስ ይጠጣለ እኛ አርጎናል ማለት ሴቶች ሊነሳ ሰው ወደዛ አካባቢ መምጣት አልቻለም። ቢቻለ የስነ በዛ አካባቢ ላይ እንዲጠበቅ እንዲሞሉ በሞክርም ባመለክትም ሰሚ የሚልለበት ሁኔታ ነበረ። ብዙ ታገል ታገል ካልሆነ ሰርቶ ለሻሸ አካናሚ በአለግረኝ ባንክ እንዲወስድ አደረኩ። በዛ አይነት ሁኔታ ሆነ። እንግዲህ አንድ አማራ የሚለው ነገር አለ ይሆናል ብዬ ጎሽ ጠመድኩ ሳይሆን ቀረ ፈትቼ ለቀኩ። እንደዚያ ይሆናል ብዬ ሞከርኩ፣ አልሆነም። ጊዜ አይቀርም ጥሩ ነው፣ ጥሩ ነው። እሺ፣ እሺ። እስኪ አሁንም የማህበራዊ ህይወትን ጥያቄ የሚዳስስ ነው የሚሆነው። በኢትዮጵያ አርቲስቶች የበጎ አድራጎት ማህበር የኪነ ጥበብ ባለሙያዎችን ለመርዳት የምታደርጉት የራሳቸው የሆነ ጥረት ና በዚህ ውስጥ የጎላ ተሳትፎ ከሚያደርጉት አንዱ የኪነ ጥበብ ሰው አንዱ አንተ ና ምን ያህል ነው ይሄ ማህበራችሁ እስካሁን እየሄደ ያለው? ምን ያህል ተራምዷል ብለ ታስባለህ? ይገርመሃል አሳዛኝ ነው እሱ ሁኔታው ነፍሱ ይማረው ስለሆን እኔ ምኒልክ በጣም ምርአት ሆነን ነበር የጀመርነው ከኛ ጋራ ቴዲ ያለ ቴዲ ተቻዬ እና ተሾመ ሲሳይ ደግሞ ከውስጥ ከሚሱ ኪቦርድ እንግዲህ በሰብአዊነት ተነስተን ብዙዎቹ አርቲስቶቻቸው እየታመኑ እኮ እንዴት እኛ በህይወት ካለ እኛም ነገ ተፈታዮች በሚል በህይወታችን ካለ አንዳንድ ነገር እየሰራን በሙዚቃ ገቢ ያስገባን እንርዳ በሚል አቋቋም ነው። ማህሙድ ማሩን አለ በጣም ጥሩ እየተጣመረ ያውም የገቢዎች ሚኒስትር አቶ ጌታቸው የሚባል ሰው እሱን ሄደን አነጋገር ነው። ተፈጥሮ ትንሽ እንዲያው ደፋር ስለሆንኩ ሚኒስትሩን ስናነጋግረው ያም መገጣሚ እና ምን ልታዘዝ አለን። እንዲያስቅ ብዬ ነው የምነግርህ አንተንና ወላጆቻችን እንግዲህ ያሳደግነው እኛ ነን እየዘፈን አልኩት። ታዲያ የእኛ ጓደኞች አብረውን የነበሩት አንተንና ወላጆችህን ያሳደጉም ያገለገሉም አንቺሶች ናያን እኛ ጤንነት ሆን እንጂ እነዛ ሌሎች ወንድሞቻችን በሆነን ስራ በመፍታትም እየተንገላችን ቢሆነዋልና እኛ በህይወት ያለነው ሙዚቃ ሰው እያዘጋጀ ገቢ እያስገባን እነዛን ልንዘጋ ፈልገናል። ሌላ ረዳት የለምና ግን የሚገባውን ገንዘብ እንደገና የሀገር ውስጥ ብላችሁ እንዳትወስድብን ከቀረጥ ነጻ ሴት እንድትሰጥ የሚናየው ጊዜ ሲሆን በአድናቆት ተነስቶ ሰውዬ በደስ እጃችን ጨብጦ ይሰጠንላቸዋለን። የአንድ ሚሊዮን ብር ነጻ ሴት ይሰጠል። አሁን እየሰራን ያለን ገቢ እያስገባን ብዙዎቹን ወንድሞቻችን ሆስፒታል እያስገባን ስንረዳ እንዲያውም በረዳችን ላይ ጸሐፊያችን ነው። እንደዚህ ስናደርግ ስናደርግ በመሀል ማህሙድም ከቤተሰቡ ጋር ችግር ገጠመውና በወቅቱ ይዘን እንዲያውም የእኛ ፕሬዚደንት ያለው ማህሙድ ነበር። እሱ አንድ ችግር ላይ ገጠመውና ወደ ውጭ ሄደ። ከሚስጋ ችግር ነበር። በስዝማ ሰዓት ጊዜታችን ሁሉ እዛ ቦታ ላይ ቀረ። ቤትም በመከራ ነው። ከዛ በኋላ እስክኝ ነው። ከዛም በኋላ አሁንም እየታመመብን ሄደ። ምኒልክም እንዲህ ታማሚ ሆነ። እንዲህ እያለን ሁሉም ያው አሁንም አለፈ። ምኒልክም ተጠቅሞ ሞት የሚያዝነው በኋላ ደግሞ ታምራት የቀረው ታምራትን ተረደሽና ሆነ እንግዲህ ከዚያም በኋላ እስካሁን ምንም ነገር ስለሌለም እኔም ደግሞ እንዲህ እንዲህ ነገር ካልሆነ ቢያ የማያን ነገር እንዲያውም ገንዘቡን ደግሞ ለግላቸው አላቸው የሚል እንዳይመጣብን እንደሚመለከተው አካል እግዚአብሔር ይስጥልኝ ብለን መልስ ወይም የእኛን አላማ ለመፈጸም የሚፈልጉ ሰዎች ካሉ ተረክበውን በወረቀት ተፈራርመን እንድናስረክባቸውና ይህንን ዓላማ አጠናክረው እንዲቀጥሉ ብለን ተመካክረን ተስማምተናል። ግን እስካሁን ተግባራዊ ያልሆነው ከእንዲህ አይነት ነገር ላይ ማለት ነው። እስኪ ወደ ቤተሰብህ ልምጣና እንደው ከልጆች ያንተን አርያ የተከተሉ እንዳንተ መሆን የሚፈልጉ አሉ ወይ? አንተስ እንደው ታበረታታቸዋለህ ወይ? እንደው በዘፈን ዓለም ውስጥ ወይ በኪነ ጥበብ ዓለም ውስጥ እንዲገቡ አይሁንም ያበረታታው ሰው የለም። አንዱም ፍላጎት ያለ የለም። ከልጆች እኔ እስከማምነ ደግሞ የሙዚቃ ወይም የኪነ ልዩ መንፈስ ልዩ ስሜት እኮ እንደ በሽታ በተዋረደ አይመጣም። ልክ ነው። አይመጣም ያ አንዳንድ ቦታ ላይ እንደ ወሬ ምንተግራ የሚሞከር የሚወራ ነገር ይኖራል። ግን አንድም ሰክሲድ ሲያደርግ አናይም። ታዲያ እኔ በንጌት የለ ሶስት ልጆቼ ሴቶች ልጆቼ በጣም ይኖራሉ ከዚህ ጋራ ጣሊያን ሀገር ነው የሚኖሩት። ስራ አላቸው፣ ቅዳም አላቸው፣ ቤት አላቸው። እዚህም ካሉት ወንዶች ልጆቼ አራት ናቸው። አንድ ሁለቱ እንደምን በመጠነኛ ሳይንስ ይተዳደራሉ። ትንኛ ሀገር እንደዚህ ለሆነው ትምህርትን ዩኒቨርሲቲ እንኳ ከዩኒቨርሲቲ ተመረቀችው አንድ የአደባባይ ነው። ታዲያ ወጣቱ ችግር ላይ ያለ በመሆኑ በኔ ስልጣነ ብያለኝ እግዚአብሔር እንደ ጦርነት ያርግ ብያ ወደ ጥያቄያችን ወደ መጨረሻው እየሄድን ነው። የኢትዮጵያን የዘፈን እድገት አሁን ያሉትን ዘፋኞች በእናንተ ጊዜ ከነበሩ ዘፋኞች ጋር ስታወዳድረው እንዴት ታየዋል አድገናል ወይስ እንደ ወርደናል? እንዴት ነው አሽቆልቁለናል? እንዴት ነው የምታየው? የዘፈኑን እድገት ስትመለከተው እንደ በራስህ የኪነ ጥበባዊ እይታ። ጥሩ ጥያቄ። በአጠቃላይ ስትመለከተው አጠቃላይ ስትመለከተው የዓለም ስልጣኔ አድጓል። ዓለም ግን ትግል ነው። የዛሬ ሀያ ዓመት እና ሰላሳ ዓመት የነበርንበት አይደለችም ዓለም ያለችው። እንደዛ ሁሉ ሙዚቃ ከስልጣኔ አንዱ በመሆኑ የሙዚቃ መሳሪያዎቹ ሰልጥነዋል። ስለዚህም ነው አንድን ሙዚቃ በሚገባ ያን ያህል አጥንተውና ተጨንቀፍ ፈርተው ጊዜ ወስዶ የምታሄደው አሁን በእኩል ሰዓት ጊዜ ውስጥ በኮምፒውተር ተጠምቶ ምንድነው የሚለው ዩኤስቲ ይባላል visual studio technique ምናምን በሚባለው አሁን በአሁን ተሰርቶ ያውቃል የምኮ የስልጣኑ የስልጣኑ አሳሪነት ነው። ታዲያ ያ ማደጉ ስልጣኑ እንዲያደገው ሙዚቃ ነው ብዬ አለ የወርቅ አትድና ያ እንኳ የሚዘጋጀው ሙዚቃ የዚህ አለ ድራመሩ የታለ ሳክሶኒ፣ ትራምፔት የታል፣ ቫዮሊን፣ ቼሎ እቸቸ እቸቸ እነዚህ ሁሉ ሙዚቃ መሳሪያዎች እነ ስላይድ፣ ትሮምቦን ሁሉ የት አሉ? እያንዳንዳቸው የራሳቸው የስራ ውጤት አላቸው። በአጃቢነታቸው ሊጠቀሙ ሲገባ በአንድ ኪቦርድ ብቻ ነው ነው። ያ ሙዚቃን እድገትን ቁልቁል የከተተ ብዬ ነው የማምነው። እንደ እድገት አልቆጠሩም። በአዘፋፈን በኩል ያየህ እንደሆነ ዛሬ ዘፈንኩትን የበራሴ ምሳሌ ዛሬ ዘፈንኩትን ነገ መድረክ ላይ ሲጫወት ሰማይና ምድር ይሆናል። የሙዚቃ መሳሪያዎቹ ቴክኖሎጂው ከመጠን በላይ የሰለጠነበት ወቅት ነው። በዛ ምክንያት ሙዚቃችን ዜማችን ስላሳመረልን ዜማ ወይም ኪነጥበብ አደገች ቢል ማለቱ ይከብደኛል እኔ። ምክንያቱም ያደገው ቴክኖሎጂ ነው፣ የሙዚቃ መሳሪያው ነው። በኩል ሰዓት ዕድሜ ውስጥ አንድ ሙዚቃን አዘጋጅተህ ማጠናቀቅ ትችላለህ። አሁን ይሄ የእድገት ደረጃ ነው። የስልጣኔ የእድገት ደረጃ ነው። አንድ ቆንጆ ድምፅ አድርጎ አሳምረው የሌለኝን ድምፅ ሁሉ አሳምረው ተሸፋፉ ፊድ ያደርግልሃል። ያ market ኡ ለ business ኡ ብቻ የሚሆን ነገር እንጂ ከጥበብ አካሄድ አንጻር ጥበብ ነው ማለት ያዳግተኛል። ታዲያ ብዙ ሰዎች ላይ ዛሬ ትናንት የሰሩትን ዛሬ መድረክ ላይ ሲወጡ ምናቸውም የማይመሳሰል ታያለህ። ልዩ ምልክት ናቸው። የድሮዎቹ በመከራ ማይክሮፎን ሳይኖር ሁሉ የምታስታውሱት ነው። በእናንተ ህይወት ካለ ማይክሮፎን ሁሉ እየተጫወትን ያሳለፍነው ህይወት ነው። ያ እንግዲህ የተፈተንበትና ወርቅ በእሳት ተፈትኖ እንደሚያልፍ ሁሉ የወጣንበት በመሆኑ ነው። ታዲያ እዚህ ላይ ይቅርታ የምጠይቀው ሀቅን እናገራለን ስል ሀቅ ምናልባት እንትን ሊያደርግባቸው ሰዎች ሊቀየሙ ስለሚችሉ አጠቃላይ በእንዲሁ ብቋጨው ይሻለኛል። አመሰግናለሁ። እሺ እሺ፣ በጣም ነው የምናመሰግነው ጋሽ አለማየሁ። እንደው ለኪነ ጥበብ አፍቃሪያን የምታስተላልፈው ምን መልእክት አለ? እስካሁን ከተወያየንባቸው ውጪ አንተ በግልህ እንደው ልታስተላልፈ የምትፈልገው መልእክት ካለ በጥያቄ መልክ ያላነሳሁት ሊኖር ይችላል ብዬ ስለማሰብ ነው ይህን ጥያቄ ማነሳው። በጣም ነው የማመሰግነው ለዚህ ጥያቄ የጥበብ አፍቃሪያን ወይም የእኛ ፋኖች ይዘ የነበሩት በዛ ድሮ በነበረው ክቡር አመለካከታቸው በህይወት ነው ምን እንዲያየውን እንዲቃኙን ጠይቃለሁ። ያ ማለት እግዚአብሔር ይመስገን ሁላችንም አልወደቅንም። በእግዚአብሔርም ኃይል ሰርተንም ራሳችን አስተዳደር ያለን ሰዎች ያለ ሆኖም ላደረግነው ግልጋሎትና ላሳለፍነው ህይወት ሁሉ ያንን የለመድነውን የሰውን ፍቅር ማጣት የሌለብን በመሆኑ ሊያስታውሱን ይገባል ማለት ነው። ስለዚህ የድሮዎቹ ወገኖቻችን ለምን አለ በሕይወት ሳላችሁ ወይ ለመባባሉ ብንነፋፈቅ ብንጠያየቅ ለማለት ነው። በተረፈ እግዚአብሔር ኢትዮጵያን ይባርክ፣ ሀገራችን ይባርክ። የኢትዮጵያ ህዝብ አንድነትና ፍቅር ጥንካሬ ጎልቶ የሚወጣበትን ዘመን ቅርጽ ያርግልን እላለሁ። አመሰግናለሁ። አመሰግናለሁ። አርቲስት፣ የመድረክ ሰው፣ የብዙ ድንቅ ሙዚቃዎች ባለቤት ምናልባትም የኢትዮጵያ ሙዚቃ legend ማለት እችላለሁኝ አርቲስት አለማየሁ እሸቴ ስለነበረን ጊዜ በኢትዮጵያ የዚህ ሳምንት ድረገጽ Ethiopian This Week ድረገጽ ከፍተኛ የሆነ ምስጋና እያቀረብኩኝ መጪው ጊዜ የሰላም የፍቅር የጤናና የደስታ ለአንተም ለቤተሰብህ እንዲሆን እየተመኘሁ የዛሬው ውይይታችንን በዚህ እናጠቃለን። በጣም በጣም አመሰግናለሁ ስለነበረን ጊዜ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ የወይና አረጊቱ ነይልኝ ሕይወቴ እድሜ ጨረስኩት አልቅሼ ጋንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻለው የምትሰሪ ስራ አያገባብርም እኔን ስትዘልላ ልብሽ አይመኝም ሁሉን ረስተች በይንጫወቴ እስከታሽለ በፍቅርሽ ሞት የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ከአንጀቴ የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ከአንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻው አያገባብርም ስለሌላ ልብሽ አይመኝም ሁሉ ረፍተሽ በይኔ ጫወቴ ክስክሳሽን በድቦችሽ ሞት ትከሻ peggy too. Hey, then you better hold it. You're in a peggy too. Hey, then you better hold it. Me, just put it. I look at shake on your day. You're in a peggy too. Hey, then you better hold it. You're in a peggy too. Hey, then you better hold it. Me, just put it. I look at shake on your day. Hey, good enough, good enough, good enough, good የምጠርሽ ረአ አያገባትም እኔን ትዝ ሌላ ልብሻ ይመኝ ሁሉን ረስተሽ በየንጫወቲ እስክሳሽን በጡቶችሽ ሞት ትከሻ 不为，不为你，不为他，不为。